الرحيم <clears throat> الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعاهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. بسم الله الرحمن الرحيم وعن معاذ بن جبل رضي الله تعالى عنه ትናንትና የበጎችንና የግመሎችን የተመለከተ ዘካ አወጣት ተመልክተናል። وعن معاذ بن جبل رضي الله تعالى عنه أن النبي صلى الله عليه وسلم معاذ بن جبل رضي الله تعالى عنه ነቢዩ ዓለይሂ ሰላቱ ወሰላም ወደ የመን ልከውት ነበረ ዘካዎችንና የተለያዩ እስላማዊ ትምህርቶችን ሊሰጥ አነ ነቢ ሰለላሁ ዐለይሂ ወሰለም በዓተሁ ኢለል የመን ነብዩ ወደ የመን እንደላኩት ይነግረናል እና ፈአመረሁ ነብዩ እንዳዘዙት አየእኹዘ እንዲቀበል እንዲወስድ ሚን ኩሊ ሰላሲነ በቀረተን በሰላሳ ላሞች ተቢዓን ወይ ወንድ አው ተቢዓተን ወይ ግደል ወይፈን ማለት ነው። ተቢዓ ማለት ለወንዱ ወይፈን እ አመት ወደ ሁለተኛ አመት የገባ ማለት ነው። ወይም ደግሞ ተቢዓ ማለት ተቢዕ ማለት ወይፈን ማለት ነው፣ ወንድ ነው። ተቢዓ ማለት ደግሞ ጊደር ማለት ነው። አመት እየሆናቸው ወደ ሁለተኛ አመት የገቡ ማለት ነው። ከከርትኔ የግመልና የፍየልን አሳልፈናል። የግመልና የበግ የመሳሰሉትን አሳልፈናል አይደል? ይሄ ደግሞ የላሞችን ምን ኩሊ በቀረተን 30 ላሞች ወንድም ይሁን ምንም ይሁን ለስራ እስካልሆነ ድረስ ማለት ነው። ለዓመል ለስራ ለእርሻ የተዘጋጀ ከሆነ እንትን አይልም፣ ዘካ ይወጣለትም ነው የሚለው። ሰላሲነ በቀረተን ላሞች ያለው ሰው ተቢዓን አንድ ወይፈን አው ተቢዓተን ወይ አንዲት ጊደር ወፊ ኩል 40 በአርባ በአርባው ደግሞ ተቢዓ ማለት አመት ሆኖት ወደ ሁለተኛ አመት የገባ አው ተቢዓተን ወይ አመት ሆኗት ወደ ሁለተኛ አመት የገባች ስማላት ሌላ ሙስና ነው ጊደር የሚሆነው ይህንኛው ሴት ጥጃ ወንድ ጥጃ ማለት ነው ተቢዕ ማለት ወንድ ጥጃ አው ተቢዓተን ወይ ሴት ጥጃ ማለት ነው አመት ሆኗቸው ወደ ሁለተኛ አመት የገቡ ወሚን ኩል አርበዒነ አርባ ላሞች ካለው ሰው ደግሞ ሙሲነተን አንድ ጊደር እንድያለ ጊደር ይህንኛው እድሜዋ ትንሽ ገፋ ያደረገናል። ሁለት አመት ሆኗት ወደ ሶስተኛው የገባች ማለት ነው። ሙሲና ጊደር ማለት ሁለት አመት ሆኗት ወደ ሶስተኛው የገባች ጊደር ትባላለች። ተቢዕ ወንድ ጥጃ፣ ተቢዓ ሴት ጥጃ። በስንት ማለት ነው? በሰላሳ አላሞች ከዚህ እስከዚህ ከዚህ እስከዚህ የሚባል እንደ እንትን የሚያደናግር የለም የሚያደናግር ነገር የለውም። ይሄ እንደ ግመሎች ማለት ነው። እንደ ግመሎች በሰላሳ ላሞች ወያን ወንድ ጥጃ አው ተዲአተን ወይ ሴት ጥጃ አመት ሆኗቸው ወደ ሁለተኛ የገቡ ወፊ ኩል አርበዒነ በአርባዎቹ ከብቶች ደግሞ ሙሲና አንዲት ጊደር ይሰጣል። ወሚን ኩል ሐሊሚን ከእያንዳንዱ ብሉክ አቅመ አዳም ከደረሰ አካል ዲናርን አንዳንድ ዲናር ተቀበላችሁ አሉ። ይሄ ጂዚያ ግብር። እስላምን ተቀበሉ ተብለው እስላምን አንቀበልም ካሉ ግብር እየከፈሉ ሙስሊሞች ሀገር ይኖራሉ። የኛው ዘካ አይደለም፣ ከዚህ በታች ዘካ አይደለም። የከፉትም ከነበሩት በኋላ ቀጥሎ ያለው ስለ ግብር ነው የነበረው። ወሚን ኩል ሐሊምን ወሚን ኩል ሐሊምን አቅመ አዳም ወይም አቅመ ህዋን ከደረሰ ከአንድ ሐሊም ሰው ዲናርን አንዳንድ ዲናር ተቀበላቸው አው አድለሁ ወይ ደግሞ እሱን የሚመዝን መዓሲርየን የመዓሲርየን ልብስ ተቀበላቸው። የመን ትንሰብ ኢላ አላ ወዝኒ መሳጅድ ሀይ ምን ሐመዳን አምዳን የምትባል ሀገር ውስጥ ያለ ሰፈር ነው። ኢለይም ትንሰቡ ሲያቡል መዓሪፍያ ማዕሪፍያ የሚባለው ልብስ እዛ ሀገር የዛ ሀገር ሸማኔዎችና ልብስ ሰፊዎች ሰሪዎች የሰሩት ልብስ ነው። መዓሲርየን አንድ ዲናር ተቀበል ግብራቸው ማለት ነው። እዛ ሀገር ላይ የመን ላይ የሚኖሩት እስላምን የተቀበሉ ዘካ ይሰጣሉ። እስላምን አንቀበልም ያሉት ደግሞ ግብር እየከፈሉ ነው የሚኖሩ የመኖሪያ ማለት ነው። የመኖሪያ ግፍ ግብር ይከፍላሉ። የዜግነት ማለት ነው። እዛ አካባቢ ላይ የዜግነት እንትን ይከፍላሉ። የግድ የውጭ ሀገር ነዋሪ ኢትዮጵያ ውስጥ ሲኖር የሚያወጣው ወጪ አለ ይኖራል አለ የሚከፍሉት እኮ ግብር አለ። እንደዛ እየከፈሉ ነው የሚኖሩ በዛን ጊዜ ማለት ነው። አሁንማ ነገራቱ ተገለባብጠዋል እና አንድ ዲናር ይክፈሉ አንድ ዲናር ተቀበለው ከአንዳንድ ሰው አንዳንድ ዲናር ተቀበለ አው አድለሁ ወይ በዛ ቦታ አንተን የማይሰጥ ከሆነ ዲናር የለም ካለ መዓፊርየን የመዓፊርየ አንድ ኩታ አንድ ጋቢ አንድ ልብስ ተቀበለው በዛ ማለት ነው ስለ አንድ ዲናር አንድ ልብስ ይሰጣል ልብስ ከእንትን ከለለው ዲናር ከለለው ልብስ ይሰጣል ያንን እየከፈለ ይኖራል ሀገሩ ላይ በነጻነት ማለት ነው ግብር እየከፈሉ ይኖራሉ አይደል ስለዚህ ዋና የፈለግነው አሁን ስለ ጊዜው አይደለም። ጊዜያ ራሱን ችሎ ርዕስ ይዞ ይመጣላቸዋል። ይሄ ዋናው እንትን የተፈለገው በከብቶች በሰላሳ ከብቶች ተቢዕ ወንድ ጥጃ ወይ ሴት ጥጃ ወሚን ኩል 40 በአርባ ከብቶች ደግሞ ሙሴና አንድ ጊደር እንዲሰጥ ነው የተፈለገው። ከዚህ ውጭ ያለው ስለ ግብር ስለሆነ ሲባቢል ጅዝያ ይመጣላቸዋል ራሱን ችሎ እንዴት ነው መክፈል ያለባቸው እድሜያቸው ምን የደረሰ ያንን እናያለን። ረዋሁ الخمسة አምስት ዘግበውታል። ወለፍዙ ለአህመድ ለፍዙ የአህመድ ነው። ወሐሰነው ትርሚዚዩ ትርሚዚዩ ሐዲሱ ሐሰን ነው ብሏል። ወአሻረ ባይሆን ጥቆማ አድርጓል። ኢለኽቲላፊን ሲወስል ሐዲሱ መውሱል ነው አይደለም፣ መውሱል አይደለም፣ መውሱል ነው በሚለው ላይ የተለያዩ የዑለማዎች ግጭት እንዳለ ጠቁሟል። وصح ابن حبان ابن حبان حديثه በጣም صحيح ነው ብሏል። والحاكم حاكمም حديثه صحيح አስተማማኝ ሐዲስ ነው ብለዋል። ከሰላሳ ከብት በታች ባለ ዘካ የለም። ዙህርይ ባይሆን ይወጅባል ይላሉ። በአምስት ከብቶች አንድ ፍየል ይወጅባል አሉ። ቅያሰን አለል ኢቢል ነው። በግመል ላይ ቅያስ አድርገው ነው እንጂ ለእንሰሶች ለከብቶች እንደዛ አልተሰጠም። በሐዲሳችን ያለው ሰላሳ ከብት ያለው ሰው አንድ ወንድ ጥጃ ወይም አማራጭ አንድ ሴት ጥጃ ይሰጣል። አርባ ከብቶች ያለው ደግሞ አንድ ሙስና ጊደር ይሰጣል። ይሄ ነው ያለው። ወላኪን ዙህሪ የሚባሉት ዓሊም ደግሞ ከብቶችና ግመሎች መካከል እንደዚህ ሰፊ ልዩነት ስለሌለ በአምስት ግመል አንድ ፍየል እንደሚሰጥ ሁሉ በአምስት ከብቶች በአምስት ላሞች አንድ ፍየል መሰጠት አለበት ብለው ተናግረዋል። ላኪን ቅያስ ስለሆነ ላኪን እንሳብ ላይስቡት ብልቅያስ የእንሰሶች ቁጥር የዘካ አሰጣጥ ቁጥር ደግሞ በቅያስ በፎርሙላ አይሰራም። ጥቅሱ ጋር ብቻ ነው የሚሄደው አይደል? በፎርሙላ አይሰራም። ዛ አልተቀበሏቸው ወልበቀረቱ ሚን ጂንሲን ይሄ ተጓተነ። ግልጽ ነው አይደል? ሳኢማ መሆን አለበት። ሳኢማ የግድ ነው። ወጪ ያለበት ሳኢማ ካልሆነ እሱ ዋጋቸው ከእንትን ጋር ስለሚገናኝ እንትን አይልም አይሰራም። ሳኢማ መሆን የግድ ነው። ጫካ ውስጥ ምናምን በጠፍ ቦታ ላይ ወይንም ደግሞ የለቅም ቦታ የግጦሽ ቦታ አለ። እንደዛ ካልሆነ ዘካ ይወጅብ ነው። ፋኢማ ይባላል ነው። የከብቶቹ አይነት ደግሞ ወንድ ሴት እንዲሆኑ ይቆጠራሉ። የቻይና ከብትና የአፍሪካም ከብት አንድ ላይ ይቆጠራል። የአሜሪካ ከብት በአንድ ላይ ይቆጠራል። እንደ አንድ ጅንስ ነው የሚወሰደው። ከብት የሚለው ነገር ይይዛቸዋል። በቀራ የሚለው እነሱ የለም ዘካ የለም። ለእርሻ ማረሻ የተዘጋጁ መቶ በሬ ቢኖርም ዘካ የለም። ለልዓመል የተዘጋጀ ለርድ ለተንሚያ ለማርባት እንትን የተባሉ ብቻ ናቸው ዘካ ያለባቸው። እንቀረዋለን ይሄን ለማድለብ የንግድ ናቸው። የንግድ ከሆኑ በንግድ እቃ ስም ይታሰባሉ። ደግሞ ሌላ ነው። በሬ ነጋዴ ዘካ አለበት። በበሬ ሳይሆን ያለበት በንግድ ዕቃ። መኪናም ለምሳሌ ባለመኪና ዘካ አለበት። በቤት ለቤት በሚጠቀመው መኪና ሳይሆን አስመጭና ላኪ ከሆነ በመኪና እቃ ራሱ ዘካ አለ። በንግድ ማለት ቢስሚ ቲጃራ ነው ያንኛው ዘካ የሚኖርበት። በሬ ነጋዴም እንደዚሁ አለበት። ፍየል ነጋዴም በግ ነጋዴም ዘካ አለበት። በበጎቹ ቁጥር አይደለም። በጎቹ ዘካ የለባቸውም። ለምን ሀኢማዎች አይደሉም። ግን በበጎች እየነገደ ከሆነ የሚያንቀሳቀሰው ገንዘብ መገዛለች መጋዘን ያለው ራሱ በመጋዘን ቦታ እያከራየ የምትጠቀም ከሆነ እኮ ዘካ አለብህ ነው የሚለው። ቤት ኮንዶሚኒየም አሰርተ የአስር ሀያ ሰላሳ ህንጻዎች የምታከራይና የምነግድ ከሆነ በዛው ዘካ አለብህ። የቤት ዘካ ይባል ይሄ የንግድ ዘካ ነው የሚባለው ከኢጅማው ያው ትጃራ ብሩ በብሩ መኪናው ሳይሆን በብሩ <coughs> የሚያንቀሳቅሰው እቃ አለ አይደል? የሚያንቀሳቅሰው እቃ የንግዱ እቃ ማለት ነው። በሱ ላይ ይወጣል እቃው <laughs> وعن عمرو بن شعيب عن أبيه عن جده قال من أستقرأت وعن عمرو بن شعيب عن أبيه عن جده قال قال رسول الله صلى الله عليه وسلم የአላህ መላክተኛ ይላሉ ቱኸዙ ሰደቃቱል ሙስሊሚን የሙስሊሞች ዘካ ትያዛለች፣ ትወሰዳለች፣ ትለቀማለች። አላንያሂም ማጠጫ ቦታቸው እየተሄደ ማጠጫ ቦታቸው ማለት ነው። ፍየል ጠባቂዎች በጸደይ ሰዓትና በዝናብ ሰዓት ከወንዝ ይልቅ ተራሮች አካባቢ ይመርጣሉ። በዛን ሰዓት ውሃ ያስፈልጋቸውም። በክረምት አይፈልጉም እንስሶች። በጋ አካባቢ ላይ እየተሄደ ነው የሚለቀመው፣ እንዳመች ማለት ነው። ይሄ ለምቾት ነው። የት አካባቢ ላይ በየአካባቢ ያለ የሶስት የአራት ሰፈር እንስሳ ወንዝ ውስጥ ይገናኛል። እዛ ነው የእነዚህ ባለቤት ማነው? ነው? እነዚህ ማን ነው? ሁሉም ያስመዘግባል። ከዛ ዘካውን ይሰጣል። እንደዛ ቢደረግ ጥሩ ነው እያሉ ነው። ለማመቸት ተብሎ ነው ይሄ እንጂ ግዴታ ነው ምናምን ነገር አይደለም። ቃል ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ተኡኸዙ ሰደቃቱል ሙስሊሚን የሙስሊሞች የእንሰሶች ሶደቃቸው ሶደቃዎቻቸው ይያዛሉ። አላሚያይም ማጠጫ ቦታቸው ማለት ነው። ማጠጫ ቦታ ካልተፈለገ ደግሞ ጉሮናቸው ጉሮንቶ ወይንም ደግሞ በረታቸው እየተሄደ እየተቆጠረ ይወሰዳል ማለት ነው። ዋናው ለምቾት ነው፣ ለቁጥር እንዲመች ነው። ረዋሁ አህመድ ወለ አቢ ዳውድ ወላ ቱእኸዱ ሰደቃትህም ሰደቃዎቻቸው አይያዙም ኢላ ፊዱሪህም እቤት መኖሪያ ቤታቸው እንጂ የሚል ሌላም ደግሞ አለ። እመኖሪያ ይሄ መኖሪያ ቤት መኖሪያ ሰፈራቸው ውስጥ ማለት ምን ለማለት ተፈልጎ ነው? በረታቸው የማን የት እንደሆነ ያስታውቃል። በተለይ እንደውም የሚያህ ቦታ ማጠጫ ቦታ ሲሄድ ይቀላቀላል። ሰፈር ውስጥ መንደር ውስጥ ከሆነ ግን የማን የተወሰኑት የማን የተወሰኑት የማን እንደሆነ ይታወቃል በግልጽ ወላ ትኡኸዙ ሰደቃትህም ሰደቃቸው አይያዝም ኢላ ፊ ዱሪህም አይ ኢላ ፊ መናዚልህም መኖሪያ ቤታቸው አካባቢ እንጂ የሚልም ሌላ ሐዲስ አለ። ማንኛውም እሱ ነው ወለይሰ ለሁ አን ዩነዚለ መሐለን በዒደን ثم امر الناس باحضار الاموال لما فيه من المشقه ሰዎችን እዚህ ቦታ ዘካ የሚሰበሰብበት ቦታ ይሄ ማለት እኮ ሳኤዎች አሉ ታውቃላችሁ ዘካ ተቀባይ የእንስሳ ዘካ ተቀባዮቹ ድሆቹ አይደለም እየዞሩ ፍየል የሚጠይቁት ዘካ ሰብሳቢ ራሱ አለ ባለስልጣን አሚሮች ወይንም ደግሞ ወላት ኡምሩል ለሙስሊሚን በዘካ ላይ ብቻ የሚያስተማሩ አሉ። በመንግስት ደረጃ ነው የሚሰበሰበው ሲሰበሰብ። አሁን ከነጋዴዎች ብቻ ነው ብር ያለው አይደል? የእህል ዘካ ደግሞ እዛው እህሉ የሚሰበሰብበት አካባቢ ነው ድሆች እየሄዱ የሚቀበሉ። ወላኪን ሳኢዎች አሉ፣ ሱዓቶች አሉ፣ ዘካ ሰብሳቢዎች ማለት ነው። የራሳቸውን እንትን አቋቁመው ዘካ የወጀባባችሁ ሰዎች ዘካችሁን እስከዚህ ቦታ ድረስ ይዛችሁ ነው አይባል። ለምን ሀብታሞችን እንደዚህ አይነት ጭንቁት ገንዘብ እየተቀበልናቸው ሌላ ስራ መስጠት የለብንም። እዛው ቦታቸው እየተሄደ ነው የሚወሰደው ማለት ነው ዘካቸው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ወላ ተኡኸዱ ሰደቃቲህም የነዚህ ሰዎች ሀብታሞቹ ዱሃ የድሃዎች የሀብታሞቹ ሰደቃ አይ አይወሰድም ኢላ ሲዱሪን እዛው ሰፈራቸው ተሄዶ እንጂ እነሱን ላለማልፋት ነው። ሌላ ስራ ላለመስጠት ላለማማረር ነው። እነሱ ግልጽ ነው፣ ይገባቸዋል። በፈረስና ላይ አይ ከብቶች ምን ምን ናቸው ያለባቸው? ግመል፣ ላሞች፣ ፍየል፣ በጎች እነዚህ እነዚህ አለባቸው። ከዛ ውጭ ያለ የለም። የአህያ ነጋዴ ከሆነ ዘካ አለበት። <laughs> እና የፈረስ ነጋዴም ከሆነ ዘካ አለበት። ሐላል ነገር የልብስ ነጋዴም አለበት። እርገንዶ ነጋዴም ዘካ አለበት። <laughs> ዋናው የንግድ ሸቀጥ በሚለው ነገር እንጂ እንስሶቹን ወይንም ደግሞ የሆነ ነገር አናይ። በእንስሳ ደረጃ በቁጥር የምንሰጣቸው በጎች፣ ግመሎች፣ ላሞች እነዚህ ናቸው እና ፍየሎች የበግ ዘር ስለሆኑ በበግ ጋር ስለሚታሰቡ ያው ነው በዛ የሚታሰቡ በእንስሳ በእርቢ ደረጃ ስንመለከት ማለት ነው። የንግድ በንግድ ስትመለከት ደግሞ እርግቶ ነጋዴም አለበት፣ ነጋዴም አለበት፣ የሆነ ነጋዴም አለ። ብቻ ሐላል ሆኖ የሚሸጥ ነገር የሚንቀሳቀስ እቃ ይሁን ዘካ አለበት በሁሉ አስሁንያ ራሱ አንተ ምንዛሬ ፈሪ ብትሆን ራሱ አለበት። ዶላር የምትመነዝርም ብትሆን አለበት ዘካ። ኮንትራክተር ብትሆንም በዛው ላይ ዘካ አለበት። በምታንቀሳቅሰው ንብረት ሁሉ የንግድ መንቀሳቀሻ የሆነ ነገር ሁሉ ማምለጥ የለብህም። አይ አአ በየአመቱ አምና የወጣለት ራሱ ዘንድሮ የሚወጣለታል ከቁጥር እስካልጎደለ ድረስ ለምሳሌ አንተ 85 ግራም ወርቅ የሚገዛ ንብረት ዝም ብለህ ሱቁ ውስጥ ዝም ብለህ አስቀመጥከው፣ ዘንድሮን ታወጣለህ፣ ቀጣይም ታወጣለህ፣ ቀጣይም ታወጣለህ፣ ከዘካ እስከሚጎል ድረስ ይወጣል። ዝም ብሎ ይወጣል። ነው አንድ ጊዜ አውጥቻለሁ እና አይወጣም አይባልም። እየጨመረ በሄደ ቁጥር አሁንም የመጀመሪያው ሲደመር አሁን የጨመሩት አሁንም ዘካ አለበት። ሌላ አድገህ ደግሞ የሆነ ነገር ከጨመረ አሁንም ያምናው የሚወጣለትም የዘንድሮም ተደምሮ በአንድ ላይ ይወጣለታል። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام ليس على المسلم በሙስሊም ላይ የለበትም ሲዓብድ በባሪያዎቹ ወላ ሲፈረሲ በፈረሶቹም ሰደቃ ሰደቃ የለበትም። ባሪያ ሰላሳ አርባ ባሪያ ቢኖርስ ዘካ የለበትም። አንድ ባሪያ ይስ በሀያ ባሪያ በሰላሳ ባሪያ ይባላል። ወላ ፊ ፈረሲ በፈረሶቹም ሰደቃ የለበትም። ሰደቃ የለበትም። የባሪያ ነጋዴ ከሆነ ዘካ አለበት። የፈረስ ነጋዴም ከሆነ ዘካ አለበት። ቢስሚ ቲጃራ ንግድ በሚለው ማለት ነው። ንግድ በሚለው እንጂ ወለይሰ ለአብድህ ሰደቃ የለበትም። ረዋሁል ቡኻሪ ወለሙስሊም ለሙስሊም ለይሰ ፊል አብድ በባሪያ የለም ሰደቃ ሰደቃ የለም። 50 ባሪያ ቢኖርም ሰደቃ የለብም። ኢላ ሰደቀተል ፊጥር ሰደቀተል ፊጥር ሲቀር ሰደቀተል ፊጥር ግን መስጠት ይወጅብታል ለባሪያው ማለት ነው። ለባሪያው ሰደቀተል ፊጥር ይወጣለታል። ከባሮች ስብስብ ውስጥ ግን በሀያ ባሪያ አንድ ባሪያ በሰላሳ ባሪያ ከፍ ያለ ወንድ ባለ በ25 ባሪያ ሴት ባሪያ ሳይቀር አይ አይ አይደለም የሰውየው ያለው ንብረት ሁሉ ባንድ ላይ even አንድ ነገር ልንገር አንተ በንግድ ሱቅ የምታንቀሳቅሰው ካለ በደሞዝ ደግሞ ሌላ ቦታ ኢንጂነር ሆነ ስትሰራ የምታገኘው ደሞዝ እዛ ንግድ ገንዘብ ጋር አይታሰብም። የሁሉም ለየብቻ ነው የሚታሰበው። ንብረት ማለት እስከዚህ ድረስ ልዩነት አለ። እዛው አንድ አይነት ብር ብር ሆኖ ሁለቱም ማለት ነው። የንግድህ ለብቻ ነው የሚቆጠረው፣ ያንተ ደግሞ ይሄን ነው ለብቻ ነው አነሱ ራሱ የሚቆጠረው። ልዩነት አለ። እንኳን ነው ተለያይቶ በአንድ ላይ ያለው ንብረት ሰውየው በግመል በኩል ሌላ ገቢ አለው። በእንትን ዱቄት ፋብሪካ ሌላ አለው። የሆነ ደግሞ ሌላ አለው። የነዚህ ሁሉ በአንድ ላይ ንብረቱ አንድ አድርጎ የሚያንቀሳቅስ የንግድ እንትን ከሆነ ሊታሰብ ይችላል። በእነዚህ በሁሉም በንግድ አድርጎት ከሆነ የንግድ አይነትህ የንግድ ዘርፍህ የስራ ዘርፍ ሙያ በዝቶ በዛ አቅጣጫ ገንዘብ የምታስገባ ከሆነ ቢዝነስ ትጃራ ሁሉም ልታስብ ትችላለህ። አመቱ ግን የራሱ ለየብቻ ነው የሚከፈለው። በአንድ ላይ የአንድ ሰው ንብረት ነው ተብሎ በአንድ ላይ አይሄድም ነው የሚሄድ ሁሉም ለየራሱ ነው። ግን ከብቶቹ ለተንሚያ ነው ለትጃራ ነው ትጠየቃለህ። ለንግድ ነው ለማርባት ነው ከተባለ ለማርባት ነው። ለማርባት ከሆነ ከብቶች ለማርባት እስከ 30 ከብት እስከሚደርስ ድረስ ዘካ የለብህም። ከገንዘብ ጋር እንኳን አይታሰብ ለርቢ ከሆነ ለንግድ ነው ካልክ በቃማ ሌላ ሱቅ አለ፣ የመኪና መለዋወጫ ሌላ ቦታ አለ፣ የሆነ ቦታ ደግሞ ሌላ ነገር አለ። ሁሉም በንግድ ገንዘብ ይታሰብ ይችላል በአንድ ላይ ማለት ነው። አይነቱ ቢለያይ የንግድ እቃዎች ናቸው ወይ? ሀዳ ሆ ሱአል አወል ለንግድ ነው ከብቶቹን እያመጣቸው ወይንስ ለርቢ ነው? ይሄን ብቻ ከሁለት አንዱ ነው። ሌላ ለርቢ ሆኖ እየሸጠ በቃ የርቢ ነው ማለት አለቀ። ምን ያረባ እኮ አንዳንድ ከብት እኮ መሸጥ አይቀርም ለሀጃ አይቀርም። ግን ለርቢ ነው ወይ? basical basic የሆነ ጥያቄ ለርቢ ነው ለንግድ ነው ያመጣቸው ከብቶቹን ለማርባት ነው ካልኩ በርብ ሂሳብ ነው የሚሄድ። አይ ለንግድ ነው ከተባለ ደግሞ እንደ ሰንጋ በንግድ ነው የምትያዘው። ከሁለት አንድ እኮ ነው የሰው ልጅ ዝም ብሎ ሲያረብ አልገባችሁም እንዴ? ካፒታሉ ራሱ ይመድናል። ካፒታሉ የንግድ ቃል የንግድ ብለህ ስትነሳ ካፒታል ዘካ ይሞላል? አው ዘካ ይሞላል። አራት አምስት ሚሊዮን አውጥቼ ነው የሆነ ነገር የሰራሁት አለ። አራቱ አምስቱ ሚሊዮን አብሮ አመቱን ይቆጠራል። ከዛም በኋላ የምታገኘው ወጪ ለምሳሌ 500 ሺህ ብታመጣ ወይንም 2 ሚሊዮን ትርፍ ብታመጣ 6 ሚሊዮን ተደርጎ የሚ አመቱ መዞር ያለበት መጀመሪያ ካፒታል ካፒታል ዘካ እንደሞላ አንድ አመት ከዞረው ከዛም በኋላ ትርፉ አብሮ ተደምሮ ዘካ ታወጣለህ። የትርፉ ራሱ አመቱ ባይዞርም እንኳን አባባናል ግን ካፒታል መነሻ ካፒታል ዘካ የሞላ መሆን አለበት። ለምሳሌ አንድ ሚሊዮን ብር ያለው ሰው በአሁኑ ሰዓት ዘካ አለበት። ይህ ሚሊዮን አካሁን ጀምሮ እስከ ቀጣይ አመት ድረስ አንድ ሚሊዮን ብር አለው። አዎ ያጋጣሚ አመቱ መጨረሻ ላይ መቋጫ ላይ 1.5 ሚሊዮን ሆነለት 500 ሺህ አትርፎ ማለት ነው። የሁሉም ዘካ አለበት። የአንድ ሚሊዮኑ አመት ሆኖታል። ያ 500 ሺህ ደግሞ ባይሞላ ችግር የለም ትርፍ ስለሆነ ማለት ነው። የተርፍ ለብቻው አይታሰብም። ኢድ ነው ከዋናው ከካፒታሉ ጋር ነው። የካፒታሉ ግን ዘካ እንደሞላ አመት መዞር አለበት። አንድ ሚሊዮን ብር ኑሮ ወይንም ደግሞ 85 ግራም ወርቅ የሚገዛ ገንዘብ ኑሮ አመት መዞር አለበት። አመት ሳይሞላው እዚህ መካከል ላይ ግን ከቀነ ለምሳሌ ኪሳራ ደርሶ 50 ሺህ ቢሆን ከ80 ሺህ ወይንም ከ90 ሺህ 50 ሺህ ቢሆን እዚህ መካከል መልሶ እንደገና 80 ሺህ ቢወጣ ከሞላበት ጀምሮ ነው ኢድ የሚቆጠረው። እዚህ መካከል ላይ ይቋረጣል። አለው አልገባችም። وعن بهز بن حاتم عن أبيه عن جده قال قال رسول الله صلى الله عليه وسلم بهز بهز عبد الملك أبو عبد الملك ይባላል بهز ابن حاتم بن معاوية بن حيدة القشيري مفقر القشيري البصري تابعي من السادة ከታላላቅ መሪዎች ነው ታቢዕይ ነው ሙክተሊፉን ፊል ኢህቲጃጅ ይህ ሰው በህዝ የሚባለው ሰውዬ ለክርክር ሊሆን ይችላል ወይ? እሱ የገባበት ሐዲስ ጠንካራ ሊሆን ይችላል ወይ? የተለያዩ ዑለማዎች የተለያየ አመለካከት አላቸው። ቃለ አቡ ዳውድ ሐዲሱ ሲሐ ሰውየው ይህ በህዝ የሚባለው ሰው የተቀላቀለበት ሐዲስ ሰሒህ ነው ብለው አቡ ዳውድ ተቀብለውታል። ወወሰቀሁ እብኑ መዒን ወእብኑ ልመዲኒ እብን ልመዲኒና እብነ መዒንም ጥሩ ነው ብለዋል። ወነሳኢ ሼኹ ነሳኢም ተቀብለውታል በህዝ وقال أبو حاتم أبو حاتم دمو لا يحتج به بهز يالب بسم حديث سنين لما كراترة إن جربات انتار الجيال التكمل بسم يالنو سنش تطرات روتنا وقال ابن حبان ابن حبان كان يخطئ كثيرا بزو ستة بزار بسم برسو يو ستة بزار بلوان ما تبعد الأربعين ومئة وقي وقيل قبل الستين كما تو أربع عامت هجرة أقوطة تربوها لا يموتنا الزوطة بيوت ابن يوسفنا يلو مالتنا بهز ابن حاكم عن أبي كعباتي زنو كحاكم አባቱ ካያቱ ይዞ ነው። አባቱ ካባቱ ማለት እሱ ከአያቱ የቤተሰብ ሐዲስ ይባላል። እንደዚህ አይነት የቤተሰብ ሐዲስ ነው። አባቱ ሆ አይዶን ታዲያ ነው። ዘከረው ኢብኑ ሒባን ሲቲካ ዘግበውታል። አያታቸው ደግሞ ሙዓዊያ ሙዓዊያ ሙዓዊያ ኢብኑ ሐይዳ ኢብኑ ሙዓዊያ ቁሸሪ ቁሸይር ኢብኑ ከዕብ አልቁሸይርይ ነው። ሰሓብይ ነው። ነዘለ ባስራ ለሁ አሐዲስ ብዙ ሐዲስ አሉ። ሰሓብይ ማያቱ ማለት ነው። የበህዛ አባት ማን ነው? አቂል። የሐኪም አባት ማን ነው? ሙዓዊያ። ከሙዓዊያ ነው የተያዘው። ሙዓዊያ ሰሓብይ ነው። የቤተሰብ ሐዲስ ነው ማለት ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አያታቸው እንዲህ ይላል፣ ነብዩን ሰምቻለሁ፣ ነብዩ እንደዚህ አሉ ይላል። ፊኩል ሳኢመቲ ኢቢል ግጦሽ ቦታ ላይ ያደገችና የረባች ግመል ፊአርበዒነ በአርባ ግመሎች ቢንቱ ለቡን እዛ አሳልፈነዋል። ይሄ ሐዲስ አይደለም፣ ቀርታችሁታል። ፊኩል ሳኢመቲ ኢቢል ግጦሽ ላይ የተጠቀመች የተጠበቀች ግመል ፊ አርበዒነ በአርባዎቹ ግመል ቢንቱ አንድ የወተት ልጅ ወይንም ደግሞ የተወለደባት ሴት ግመል ብለናል። በአርባ ማለት ነው። ቢንቱ አሳልፈናል። ይሄን ቢንተ ማለት ስንት አመቱ ናት? ወደ ስንት የገባች ናት? ሁለት አመት ናት። ወደ ሶስተኛ የገባች ወይም የተወለደባት ባይወለድባትም እንኳ ሁለት አመት ከምናምን ይሆናት ማለት ነው። ቢንተ የተወለደባት ለማለት ነው። ላይወለድባት እናቷ ልትሞት ትችላለች። ግን ስያሜ እንደዚህ ነው የሚሰጠው። ባይሆን ላይፈረቁ አይነጠልም። ወላ ዩፈረቁ ኢቢሉን አን ሂሳቢሃ ከሂሳቧ አትነጠልም። ኢቢል ኢቢል ነጣጥለን አንመለከትም። ይሄ ጥቅምም ጉዳትም ሊኖረው ይችላል። ተፍሪቅ በዘጠና ግመል ሁለት ሒቃ ከሆነ ስንከፋፍላቸው ሁለት ዲን ተለቡን ይሆናል። እንደዚህ አይነት ስራ ይሰራል። ተጓባናል። እስከ 45 እስከ 46 ድረስ ምን ነበር ያለው? ተለቡን ነበር አይደል? ተለቡን ከዘጠና አንድ በላይ ከሆነ ደግሞ ምን ነበር ያለው? ሁለት ሕቃ ነበር አይደል የተባለው? ሁለት ስናደርገው ለምሳሌ ዘጠና ወይንም ዘጠና ሁለት ግመሎችን ሁለት ብናደርጋቸው ምን ያክል ይሆናሉ? እ አንድ ሕቃና አንድ ቢንተለቡን ይሆንብናል። ለዚህ ጥቅም ሊጠቀሙ ይችላሉ። አይፈረቅም፣ አይቻልም። በዛው በነበረበት ይቀጥል። ሁለት አቀላቅሎ የሚያረቡ ሰዎች ይሄን እነዚህን ግመሎች ቁጥራቸውን ሁለት ብንከፍለው እኮ አንድ ላይ ስናደርግ ሁለት ህቃ ይወዝንብናል። ስንለያያቸው ግን ሁለት ሒቅ ቢንተለቡን ወይ አንድ ሒቅ አንድ ቢንተለቡን ይቀንስና ስለዚህ እንለያይ አይባልም፣ አይሰራም፣ አይቻልም። አንድ ላይ ከሆነ በአንድ ላይ ነው የሚወጣው። ከተለያየ ተለያይቶ ነው የሚወጣው። ተግባባን አይደል? ለዘካ ሽሽት ተብሎ መከፋፈል አይፈቀድም። ወላ ይፈረቁ መነጣጠል አይቻልም። ኢቤሉን ግመሎችን አን ሒሳቢያ ከተደመረችው ከሂሳቧ መን አዕጣሃ ዘካን የሰጠ ሰው ሙዕተጅረን ቢሃ ከአላህ አጅር አገኛለሁ ብሎ በልቡ ነይቶ ደስተኛ ሆኖ ዘካ የሰጠ ሰው ፈለሁ አጅሩሃ አጅር ያገኛል። ወመን መነዐሃ የከለከለ ግን ዘካን አሉ ነብዩ አለይሂ ሰላቱ ወሰላም ፈኢና እኛ አኺዙሃ እንወስድበታለን በግብፅ ሄደን አኺዙሃ እንወስዳታለን እንቀበለዋለን። ሌላም ተጨማሪ ቅጣት እንደውም ወሸጥረ ማሊ ከገንዘቡ የተወሰነ ከፊሉን እንወስድበታለን። ቅጣት ማለት ነው። ቅጣት ማለት ነው። ሙዕተጅረን ቢሃ ከመን አዕጣሃ ዘካን የሰጠ ሙዕተጅረን ቢሃ አጅር አገኛለሁ ብሎ ነይቶ ደስተኛ ሆኖ ዘካን የሰጠ ፈለሁ አጅሩሃ አጅር ያገኛል። ወመን መናአሃ የከለከለ ደግሞ ፈኢና እኛ ሙስሊሞች አኺዙሃ እንወስድበታለን፣ በግድ እንወስድበታለን። ያም ብቻ አይደለም ወሸጥረ ማለት የገንዘቡን ሌላ ከፊል ሸጥር ማለት ብዙ ቦታ ላይ ቢማዕነል ጁዝ ይመጣል። ሸጥረ አልኢማን ስንል ኒስፍ ሊሆን ይችላል፣ ግማሽ የገንዘቡን ግማሽ በግማሽ ቀንሶ እንወስድበታለን ቅጣት ሌሎች ለሌሎች መቀጣጫ እንዲሆን ማለት ነው። የገንዘብ ቅጣት አለ። ያጠፋ ሰው መቶ ብር ልቀጣው ትችላለህ፣ አምስት መቶ ልቀጣ ይችላል። የገንዘብ ቅጣት አይቻልም በሸሪዓችን አይባልም አለ። የገንዘብ ቅጣት አለ ለረደ ዑለማዎችም ተቀብለውታል። ይሄ አራቱ አይማዎች ግን አንቀበልም ብለዋል። አራቱም አይማዎች አይሰራም ነው አይቻልም ቅጣት ብለዋል። ወላኪን ለምን ተይምን ያና ነው ይሄንን ትንሽ እንትን ፈኢነ አኺዱሃ እንወስድበታለን ወሸጥረ ማሊ ሌላ የገንዘቡንም የተወሰነ እንወስድበታለን። ተዕዚር ቅጣት ይቻላል ማለት ነው። ተዕዚር ሚነል ኢማም ኢማም ወይንም ደግሞ የሀገሩ መሪ ይሄ ሰው ይህን ያክል መቀጣት አለበት፣ ከዚህ ጥፋቱ የሚመልሰው እንደዚህ አይነት ቅጣት ከደረሰበት ነው ብሎ እሱ ያየውን ቅጣት ሊቀጣው ይችላል። የገንዘቡንም ግማሹን የገንዘብ አንድ አምስተኛ የሚሆን አንድ ስድስተኛ የሚሆን አንድ አስረኛ የሚሆን አንድ መቶኛ ብቻ ይህን ያክል ገንዘብ ፈርጄበታለሁ ካለ ይቀጣል ይቻላል ማለት ነው። هذا ثابت في شريعة نبينا صلى الله عليه وسلم شطر ማለት አዝመቱን ዘካ አዝመ ትእዛዝ ናት። ምን አዘማት ረቢና ከጌታችን ትእዛዛት ውስጥ የምትመደብ ትእዛዝ ናትና ስለዚህ የግድ እንቀበለዋለን እንደውም ይቀጣል እያሉ ነው ነብዩ አለይሂ ሰላቱ ወሰላም ላ የሕሉ ዘካ አይበቃም ለአሊ ሙሐመድ ለሙሐመድ ቤተሰቦች አይበቃም ሚንሃ ከዘካ ሸይኡን ምንም ነገር አይፈቀድም አይበቃላቸው أذك ما هاي لما لأنها أوساق الناس يسويش كوشا سافن هنا للنبي عليه الصلاة والسلام بيت سبوش كمو قد جيت أدونا يراقون عنكم هاي بلو زكاة تكم تبابا حديث ضعيف هذا الحديث لا يثبته أهل العلم أهل العلم مذهبوا تندى لا تقبلوا አልተቀበሉትም ወለው ተበተለኩን ማ ሀዲሱ ሰሂ ቢሆን ኖሮ በተጠቀም ነበር ነበር ለምንድን ነው ዶዒፍ የሆነው ለህዝብ ብኑ ሐኪምን አልተቀበሉትም በጣም ዶዒፍ ነው ይላል رواه أحمد وأبو داوود والنسائي زجبوا قال وصحوا الحاكم حاكم حديثه فهنو أو فهنو تقبل طلال وعلق الشافعي القول به على ثبوت بثبوت النسل لا يستاجوا يراساتهم تعليق سبطوا الإمام الشافعي من التعليق على قول به አይ هذا الحديث የሆነ ነገር ብለዋል። يعني اخذ شطر المال بمانع الزكاة عقوبة በቅጣት መልክ የሚለው ላይ ትንሽ አስተያየታቸውን ሰጥተዋል። በገንዘብ መቅጣት አይፈቀድም የለም ብለዋል። የለም ብለዋል። ወላኪን የተለያየ ቦታ ላይ ነብዩ አለይሂ ሰላቱ ወሰላም የገንዘብ ቅጣት አስቀምጠዋል። ገደብ ለምሳሌ የገደለ ሰው ውርስ አይገባውም ብለዋል አይደል? ይሄ ራሱ አንድ ቅጣት ነው፣ የገንዘብ ቅጣት ነው። የገንዘብ ቅጣት ነው። ሌላ መዲና ላይ ሲያድን ያገኛችሁትን ሰው ያድነውን ነገር ቀሙት ብለዋል። የራሱ አንድ የገንዘብ ቅጣት ነው። እዚህም ላይ ራሱ ዘካ የከለከለን ሰው ውሰዱበት ብለዋል። የተወሰነ ገንዘብ ነው። አሁንም የገንዘብ ቅጣት ነው። ይሄ ሁሉ ብዙ ንሱሶች አሉ። የገንዘብ ቅጣትን የተመለከተ በገንዘብ የሰው ልጅ መቅጣት ማስፈራራትም ይኖራል ማለት ነው። ሳቢት ነው። ማለት የራሱ አይደል ሁለት ሚስቶቹ ጋር አንድ ሰው ሁለት ሚስት ቢኖረው ሁለት ሚስቶቹ ጋር ያለው ንብረት በአንድ ነው የሚታሰበው። የሰውዬ የራሱ ንብረት እስከሆነ ድረስ አዎ ማለት የሚስቶችን በአንድ ላይ ይጨመቃሉ ነው ምንድን ነው የራሱ ሁለቱም ጋር ያለው ንብረቱ አዎ ያን በአንድ ሲስተም ነው የሚሄድ አንድ ሰው እስካንቀሳቀሰው وعن علي رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتنا እንዲህ ይላሉ اذا كانت لك ላንተ ካለ ሚአታ ድርሃም 200 ድርሃም ካለ ወይም 595 ግራም የሚመዝን ብር ካለ ማለት ነው 595 ግራም ብር ማለት ነው ወርቅ አይደለም 200 ድርሃም ማለት 595 ግራም ብር ማለት ነው። ይሄ የብር ማለት ነው በግራም ብር 200 ድርሃም ያለው ሰው ወሐለ አለይሃ አልሐውሉ በዚች 200 ድርሃም ላይ በ200 ድርሃም ላይ አንድ አመት ሙሉ እንደሆነ ከ200 ድርሃም በላይ ከሆነ ኦ ማሻአላ ይማ ችግር የለም። ከ200 ድርሃም ቅንጣት ያክል ሳይጎድል አመት ከዞረው ከፊያ 5 ድርሃም 5 ድርሃም አለበት። 5 ድርሃም አለበት። አምስት ድርሃም አለበት ማለት ነው። ወለይሰ አለይከ ሸይ በአንተ ላይ ምንም የለብህም፣ ዘካ የለብህም። ሀታ የኩነ ለከ እስከሚኖረ ዒሽሩነ ዲናርን ሀያ ዲናር ሀያ ዲናር ሀያ ዲናር አንድ ዲናር ማለት አራት ነጥብ ሁለት አምስት ግራም ነው መሰለኝ። ከዛ ይህንን ስናባዛው በሀያ ስናባዛው ሰማንያ አምስት ግራም ይሆናል። ይሄ የወርቅ ነው። የወርቅ ሰማንያ አምስት ግራም የብር ደግሞ ድርሃም 595 መቶ ግራም የብር ማለት ነው። ወላኪን በአሁን ሰዓት እነ ዶላርና ብሩ የምናስበው በሰማንያ አምስት ግራም ሰማንያ ግራም ወርቅ የሚገዛ ብር ያለው ሰው ወይም ደግሞ ብር አምስት ግራም ብር መግዛት የሚችል ንብረት ያለው ሰው ይሂቡ አለይህ ዘካ ወይ ማለት ነው። የመላሻ የነገራቶች ዋጋ በሚል ስለተቀመጠ ነው። አለበለዚያ በሁለት ዶላርም አለ በሁለት መቶ ሪያልም በሁለት መቶ ብር በሁለት መቶ ሺልም እያን ብናስቀምጥ ምን አይነት እንትን እንዳለ አስባችሁታል አይደል? በወርቅ ካደረግነው ግን አንድ አይነት ይዘት ያለው ምን አጀብ! አንድ አይነት ይዘት አለው። 85 ግራም ወርቅ የሚገዛ ዶላር ያለው ሰው ዘካ ያወጣል አለበት በ205 ዶላር ማለት ነው። በ200 ዶላር 5 ዶላር፣ በ200 ፓውንድ 5 ፓውንድ፣ በ200 ሪያል 5 ሪያል እያደረገ ማለት ነው። ባይሆን የሁሉም መለኪያው እንደ ገንዘቡ እንደ እንደ ኢኮኖሚ ምጥቀት ሊሆን ይችላል። ለምሳሌ 85 ግራም የሚገዛ ብር ያለው ስንል 85 ሺህ ሲሆን በዶላር ደግሞ ስናመጣው ወደ 5 ሺህ ሊሆን ይችላል። ታች መጥቶ ማለት ነው። በሪያል ስናደርገው ደግሞ እስከ 40 ሺህ ምናምን ሊሆን ይችላል መጠኑ ማለት ነው። ዋናው ግን እንትኑ ነው መለኪያው። ስለዚህ ኢዛ ካነት ለከ ለአንተ ካለ አዩ ባለች ይኖርሃል ወደፊት ሲኖር ሚአታ ድርሃምን ሁለት መቶ ድርሃም ወሐለ አለይሃ አልሐው በሁለት መቶ ድርሃም ላይ አመት ከዞረ ፈፊሃ ከምሰቱ ድርሃም አምስት ድርሃም ይኖራል ዘካ ማለት ነው። ወለይሰ አለይከ ሸይኡን በአንተ ላይ ምንም የለብህም። ሀታ የኩነ ለከ ዒሽሩነ ዲናርን ሀያ ዲናር እስከሚኖርህ ድረስ ወሐለ አለይሃ አልሐው በሀያ ዲናር ላይ ሀያ ዲናር ሀያ ዲናር ሀያ ዲናር ሀያ ሚስቃል ይሉታል ሌላ ቦታ ሀያ ሚስቃል ሀያ ዲናር መለኪያ ነው። ስንት ነው አልኳችሁ በድራም እ አንድ ዲናር አንድ ሚስቃል ስንት ግራም ነው? አራት ነጥብ ሁለት አምስት ማለት ሀያ ዲናር ማለት ደግሞ በአጠቃላይ ስንት ነው ዘካ የሚወጡ ማለት ነው? በወርቅም ላይ ዘካለ በብርም ላይ ዘካለ። እኛ ግን ብራችንም በወርቅ ነው የምናስበው ማለት ነው። የሚገዛ ያለም ነው። በወርቅ ራስ እኮ እንትን ዘካለ በወርቅ በወርቅ የወርቅ ነጋዴ በወርቁ ላይ ሳይሆን ያለበት በቲጃራ በንግዱ ላይ ያለበት የወርቅ ነጋዴ ፈዚያ ኒስፉ ዲናር የአንድ ዲናር ግማሽ ነው የሚሰጠው። የአንድ ዲናር ግማሽ ሀያ ዲናር ያለው ሰው የአንድ ዲናር ግማሽ ይሰጣል ማለት ነው። የአንድ ዲናር አንድ ሁለተኛ ይሰጣል ማለት ነው። ከማዛደ ከዚህ በላይ የጨመረ ፈቢሂሳቢ ዛሊክ በዛው ሂሳብ ይቀጥላል ማለት ነው። ሀያ ዲናር ሀያ አንድ ዲናር ያለው ሰው ሀያ አንድ ዲናር ሀያ ዲናር ያለው ሰው ምንድን ነው የሚያወጣው? ሚስፈ ዲናር ነው አይደል የሚያወጣው? 20 ዲናር 21 ዲናር ያለው ሰው ለእንስሳት ትሄዱ ከዚህ በላይ ከዚህ ሂሳቢ ይዛሪክ ማለት እያንዳንዷ ዲናር በ percent ትታሰባለች። ከሞላ በኋላ 200 ብር ካለ 200 ድርሃም ያለው ሰው 5 ድርሃም ነው አይደል? 201 ድርሃም ያለው ሰው ደግሞ የአንዷ ራሱ ስንት ይወጣላታል? 200 ተከፍላ 5 ከሷ ማለት ነው በ percent ታወጣለች። ታወጣለህ። የአንዷ ዲናር ራሱ አላት። ከሞላ በኋላ እያንዳንዱ በፐርሰንት ይወጣዋል። የግድ ሌላ ሁለት መቶ አትጠብቅም እንደ እንስሶች። ከዚህ እስከዚህ የሚባል ነገር አይደለም። እስከሚሞላ ድረስ ብቻ ነው። ከሞላ በኋላ በሰንቲምም ይግባ በምንም ይግባ ከሁለት ሶስት አራት ሰንቲም እያልክ ታስባለህ እንጂ ዘካ ይወጣበታል። አዎ የንግዱ የንግዱ በብር ይቀየርና ያ ብር ያለው ካፒታል ከነትርፉ በአንድ ላይ 85 ግራም ወርቅ መግዛት ይችላል የሚልና ይችላል ከተባለ ዘካ ይወጁበታል። የከብቱም ነጋዴ፣ የሱቅም ነጋዴ፣ የምንም የሰራም ነጋዴ ከፊሃ ኒስፉ ዲናር አለበት። فما زاد የጨመረ ከፊ ሒሳቢ ዛሊክ በዚሁ ሒሳብ ይቀጥላል። وليس في ما وليس في مال زكاة በገንዘብ ላይ ዘካ የለም حتى يحول عليه الحول አመት እስከሚዞረው ድረስ ዘካ የለም አመት እስከሚዞረው አይወጅበትም رواه ابو داود وهو حاسن وقد اختلف في رفعه حديث مرفوع او عدلن بالميلو لاي يراثه بكت بنورم حديث بطعام صحيح حديثنا نعم صحيح قبله العلماء علماء كله تقبلوه صحيح حديث ምን በገዛበት አይደለም፣ በንግድ ከነትርፉ መታሰብ አለበት። ሳይ አ በሚሸጠው በሚሸጥበት እዚህ አሁን ሳምንት ላይ አሁን ገበያ ላይ ስንት ስንት እየተሸጠ ነው ያለው? ገባ አይሸጥለት ይችላል። አሁን ስንት ስንት ነው የሚሸጠው? ገብስ ስንት ነው? ጤፍ ስንት ነው? ማሽላ ስንት ነው? ስንዴ ስንት ነው በአሁኑ ሰዓት? በጣምም ሳይጎዳ በውዱ በጣምም ሳያስወቀው መካከል ላይ ድሆችም እንዳይጎዱ ሀብታም እንዳይጎዳ ነው ሲሳት የሚታሰበው። ሳይጣራ እኮ ራሱ እንደሚታሰብ ታውቃላችሁ አይደል? የሱቅ ዕቃ አታውቁም? እንደህን የግድ የሰጠውንና ባንክ ቤት ያስገባው ብቻ አይደለም እየተሸጠ ያለ ወይንም ደግሞ ለሽያጭ ራሱ የተዘጋጀው እንትኑ ንብረቱ አብሮ ታስቦ በረመዳን በረመዳን ሀብታሞች ነጋዴዎች የሚያወጡት ብዛት በዛን ሰዓት ሁሉም ካፒታሉ እንዳለ ነው የሚታሰበው። የተሸጠው ብቻ ወይንም ደግሞ የተጣራው ብቻ አይደለም። አሁን በገበያ ላይ ያለው በምን አይነት ሂሳብ ሊጣራ ይችላል? አላህ አለም ሊከስርም ይችላል፣ በጣም በውድም ሊሸጥ ይችላል። አሁን ግን በገበያ ላይ ከረምት ላይ ያለውን አስቦ ያወጣል ዘካው። ዲራ አላህ ይሄ በሐራም መጀመሪያ ገንዘባቸው እኮ ሐላል አይደለም። መጀመሪያ ገንዘባቸው ራሱ ሐላል አይደለም። እንደዚህ አይነት ሰው ሐላል ባለው ያልሆነ ንብረት ደግሞ መጀመሪያ ምልኩ አይደለም። አባባን በሐራም የተከማቸ ንብረት መጀመሪያ ምልኩ አይደለም። እያጨማለቀ ነው ያለው። ለውርስም መስጠቱ፣ ለወራሽም መስጠቱ፣ ለራሱ መኖሩ ይሄ አደጋ ውስጥ ነው ያለው ሰውየው። መጀመሪያ ይሄ ዘካ አለበት። የሐቅ ንብረት አይደለም፣ የሆነ እንትን ነገር አይደለም። ከነዚህ ላይ ለሚስኪኖች ወስዶ መስጠት የሪባ ገንዘብ ላይ ራሱ እኮ ክልቁ የሚሉት በዚህ ነው። እሺ وللترمذي لشيخ الترمذي عن ابن عمر ከእብነ ዑመር የተዘገበ ሐዲስ መን ኢስተፋደ ማለን ገንዘብ የተጠቀመ ትርፍ ያገኛል ፈላ ዘካተ አለይ ዘካ የለበትም። ምን ይስተፋደ ማለት ገንዘብ የተጠቀመ ማለት ያገኘ ገቢ ያገኘ ማለት ነው። ገቢ ያገኘ ሰው ምን ይስተፋደ ማለት ፈላ ዘካተ አለይ ዘካ የለበትም። ሐታ የሁለ አለህ الحول አመት እስከሚዞር ድረስ ወራጅሑ ወቅፉ ሐዲሱ መውቁፍ መሆኑ ነው። ራጅሑ ምን ይስተፋደ ማለት ነው ገንዘብ ጥቅም ተንሚያ እድገት ያገኘ ገንዘብ ያገኘ ሰው ምን ይስተፋደ ማለን ከተባለ ቢወርስ ሰውየው ዘካ አለበት የለበትም። ሰው ድንገት አንድ ሰው መጣና አንድ ሚሊዮን ብር ሰጥቻለሁ ብሎ ዘካ አለበት የለበትም። استفادة አይደለም። ለምን ተጠቅሞ አይደለም ያገኘው፣ ለሱ ያገኘው አይደለም። ገና ካሁን በኋላ በንግድ ዓለም በሆነ ዓለም አመት እስከሚዞረው ድረስ መጠበቅ አለበት ማለት ነው። ምን ይስተፋደ ማለት አሁን አመት መዞር አለበት። ስጦታ ቢሰጠው አንድ ሚሊዮን ብር አንድ ሰው ቢሰጠው ገና አመት ሲዞረው ነው ዘካ የሚወጪበት። አሁን ድንገት ስላገኘ ዘካ የለበትም። በውርስም ያገኘው በስጦታም ያገኘው በምንም ነገር ያገኘ ሎተሪ እንዳትል ሎተሪ መጀመሪያ حرام ነው፣ ክልክል ነው። አዎ ያወጣል። አዎ እንዴት ኢትዮጵያ ከአረብ ተጠያቂው የምኑ ተጠያቂ ገንዘቡን ንገረው መጠኑን ለዘካ ደርሷል ብለው አመት ብሮታል ዘካ ነው ነው ይወጅበታል። ከአረብ ሀገር እየላኩ አንተ ጋር 120 ሺህ ብር ካለ አውጣ ዘካ ንገራቸው አመት ዞር ያው ፊህ በይነ ዑለማ ኸላፍ ያደረጉት ነገር አለ። ለተቅኒያ የተቀመጠና ለተልሚያ የተቀመጠ ልዩነት ያደርጋል። ማለት ነው ግራም ሽንበር ያለ ማለት ፈትዋ የሰጡት በእንትን በእንትኑ በወርቁ ነው ፈትዋ የተሰጠው በወርቁ ነው የሰጡት አንድ ላይ ግን ሁለቱን መጭመቅ ይቻላለች። የዑለማዎች ኺላፍ አለ። አስር እንትን ለምሳሌ አርባ ምናምን አርባ ነጥብ ምናምን ወርቅ ያለውና ከዛ ደግሞ የተወሰነ ፋት እንትን ያለው ብር ያለው ሁለቱን ደምሮ ማውጣት አለበት ይላሉ። የወርቁንና የብሩ አንድ ላይ እስከ መደመር ደርሰዋል ዑለማዎች። ሁለቱም በቂ የመላእሻ የነገራት ዋጋ በሚል ስለሚገናኙ ሁለቱን ጨምቆ አንድ ላይ ዘካ ይወጣል ያሉ ዑለማዎች አሉ። ዋናው ግን 85 ግራም በዚህ ነው የተነገረው። ለነጋዴዎች ሲነገር የምትነግሩትም ዳዕዋ አታደርጉም የሚደረገው የሚነገረውም 85 ግራምና ከዛም በላይ ወርቅ መግዛት የሚችል ካፒታልና ንብረት ያለው ሰው ተንቀሳቃሽ ንብረት ያለው ሰው ዘካ ይወጅበታል። 85 ግራም ወርቅ ነው የምትሉ ብሩ ጋር አጣምጥተው መቶ አበረታቸው። እሱ እንትን ቁማር አይደል ቁማር ነው የሪባ እንትን ነው አላህ አለም እኔ ከውስጥ ከጀርባ ያለውን አላውቅም በማላውቀው ነገር ደግሞ የሆነ ነገር አልነገራቸውም የሚሰጡት ነገር ይኖራል እኔ አላህ አለ ምን ለምን እንደሆነ አላውቅም ማለት ኢትዮጵያ ንግድ ባንክ ውስጥ ገንዘብ ስታስገባ እንዳስቀመጥከው ገንዘብ የተወሰነ የሚሰጡት ነገር አለ መሰለኝ ሽልማት ይኖረዋል ማበረታቻ ምናምን ነገር ማለት ነው ያለው ከሪባ ጋር ምንድን ነው አመት ስሙ ላይ ሆነ ሎተሪ ነው ማለት በእንትኑ ላይ በሪባው ላይ ማበረታቻ ቅስቀሳ መስጠት መሰለኝ ደንበኛን ለማብዛትና የሆነ የሆነ ነገር ለምሳሌ አሁን ኮካኮላ ስትገዛ ሽልማት ይሰጣል ያንኛው ሌላ ነው፣ እንደ ሎተሪ አይደለም እሱ የምታየው ለማበረታቻ የሚባለው ነገር ማለት ነው። ولكن ሎተሪ ቆርጠህ በካርድ የምታደርገው ነገር እሱ ሎተሪው ሐራም ነው፣ ጥማት ነው። ቁማር ጨዋታ ነው። ማበረታቻና ቁማር ይለያያሉ። በጣም እናስ እኛ ራሳችን እናውቀዋለን ልዩነት እናውቀዋለን ይሄ ሪባው ላይ የሚደረግ ቅስቀሳ ስለሆነ አላሁ አለም። እኔ ይሄ ነው ሐራም ነው ሐላል ነው ይላል አልነግራችሁም፣ አላውቅም። በምን ለሪባ መቀስቀሻ ይሁን ለምን መቀስቀሻ ይሁን አላሁ አለም። በትልቁ ነው የሚታሰበው ለድሆቹ ጥቅም እሺ ወአን አልጅ ረዲየላሁ ተዓላ አንሁ ቃል እንደሚሰራ ቃለሁኝ ግን ለምን ቅስቀሳ እንደሚያደርጉበት አላውቅም። አላማው ለምን እንደሆነ አላማውን እስካላወቅ ድረስ አንድ ነገር ላይ ዘለህ አይገባም። ከጀርባ በጣም ብዙ ነገር አለ። ማለት ሪባ ላይ የሚቀሰቅሱት አንተ ደንበኛ እንድትሆን ነው። ከደንበኛ ደግሞ የሚያገኙት ጥቅም አለ። አንተን የሚያበረታቱ ወደ ሪባ ነው። በዚህ ብንሄድ የሆነ ነገር አለ። ሐራም ነው የሚለው ድምዳሜ ላይ ትደርሳለህ። ይሄ ነገር ለምን የአንተን ደንበኝነት ለማብዛት ነው። የአንተ ደንበኝነት በበዛ ቁጥር ከአንተ ላይ የሚያገኙት የሪባ ማንቀሳቀሻ አለ። ለዛ ነገር ደግሞ ተሳታፊ መሆን አለብህ። ይህንኛው መጀመሪያ معذور ሆነ ነው ገንዘብን ስታስገባ ሌላ ቦታ ስለሌለ ምንም chance ስለሌለ ነው የምታስገባው። መጀመሪያ ሐራም ነው፣ ክልክል ነበር። እና ከዚህ ይሄ እንደዚህ እንደዚህ ይሆናል ሎተሪ ያስባል ግን وللترمذي عن ابن عمر من استفاد مالا فلا زكاة عليه من استفاد مالا ገንዘብን የተጠቀመ ያገኘ ፈላ ዘካተ አለይ ዘካ የለበትም ሐታ የሁል አለይል ሐውል አመት እስከሚዞር ድረስ ማለት ነው። ድንገት ገንዘብ ያገኘ በውርስ የሚያገኘው በስጦታ የሚያገኘው ድንገት የሆነ በሚሊዮን የሚቆጠር ገንዘብ ያገኘ ሰው ዘካ አይወጅብበትም። አሁኑ ነው አመት እስከሚዞር ድረስ ማለት ነው። አመት ከዞረ በኋላ ዘካ ያወጣል። والراجح وقفه حديث موقف ነው እያሉ ነው ولكن الحديث يحمل به ይሰራበታል ይሰራበታል ያንኛው ሎተሪ ግን ሐራም ነው፣ ክልክል ነው፣ እንዳትገኝ